ክፍል ስምንት ይህ ሳምንታዊ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልን አድማጮች፣ ይህን ፕሮግራም አዘጋጅተን የምናቀርብላችሁ ወንድሜነህ በየነ እባላለሁ ከቡዳፔስት ሃንጋሪ። እኔ አባተና ዮሐንስ ታከለነኝ ከአዲስ አበባ ዩኒቨርሲቲ ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬ ጥር 7 ቅዳሜ 2008 ዓ ም ነው እንደ ኢትዮጵያውያን አቆጣጠር። በፈረንጆቹ ጥር 16 2016 ዓ ም ሆኗል። በዛሬው ፕሮግራማችን እንደተለመደው ዜና፣ መደበኛ ፕሮግራምና የእናንተው አስተያየቶች የተካተቱበት ፕሮግራም ይኖረናል። በመደበኛው ፕሮግራማችን ባለፈው ሳምንት በግርማ ወዳጄ ከመቀሌ ዩኒቨርሲቲ በቀረበልን ጥያቄ መሰረት እንዴት ነው ከ YouTube download ማድረግ የሚቻለው የሚል ጥያቄ ቀርቦልን ነበር። ከፕሮግራም ረዳት ነው <laughs> አንዳንዴ contribute ከሚያደርገው ከወንድሜ ነህ በጣም ደስ የሚል ምላሽ ቀርቧል። እሱን ተከታተሉ። የሳምንቱን ዜናዎች እነግራችኋለሁ። በመጀመሪያም አርዕስቶቹም በ NVDA 2016 ነጥብ 1 ከ NVDA ጀርባ እየመጡ NVDA ን የሚሸፍኑ ድምፆችን volume የሚቀንስ feature ሊጨመርለት ነው ተባለ። በአሜሪካ ለአይነ ስውራን maths ና ፊዚክስን ለመማር የሚያስችል graph ኦችንና chart ኦችን የሚያብራራ ካልኩሌተር ተሰራ ተባለ። በ Internet Explorer ከ version አስር እና ከዛ በታች ያሉትን በማይክሮሶፍት ድጋፍ መደረግ ሊያቆም ነው። ዝርዝሩን ሲቀርብ NVDA በ2016 ነጥብ 1 NVDA እየተናገረ ያለ ከጀርባ መጥተው NVDA ን የሚሸፍኑ የተለያዩ application ኦች ወይም ሙዚቃ player ኦች ሊሆኑ ይችላሉ፣ እንደ Skype call ሊሆኑ ይችላሉ። ሌላ ማንኛውም ድምፅ እንዳይሸፍነው NVDA ን የእነሱን volume ዝቅ በማድረግ NVDA ከፍተኛው ድምፅ እንዲሆን የሚያደርግ feature ሊጨመርለት ነው ተብሏል። ይኸውም የተገለጸው NVDA የሙከራ download የሚደረግበት website ላይ ነው። NVDA ን የሙከራ ፕሮግራም download አድርጎ ለመጠቀም Google search ላይ NVDA snapshots ብሎ search በማድረግ download ልታደርጉ ትችላላችሁ። ይህ ተጨማሪ አዲስ feature በ Windows 8 እና ከዛ በላይ ላሉ operating system ኦች ብቻ የሚሰራ መሆኑንም አያይዘው ገልጸዋል። NVDA በየሩብ ዓመቱ አዳዲስ version እንደሚለቅ ይታወቃል። እኛም እየተከታተልን አዳዲስ የሚመጡ feature ኦችን የምንገልጽላችሁ ይሆናል። ይሄው የኤንቪዲ 2016.1 version በመጋቢት ላይ እንደሚወጣም ተገልጿል። ወደ ሌላኛው ዜና ስናልፍ በአሜሪካ ለአይነ ስውራን ለ maths ና ለፊዚክስ የሚያገለግሉትን የ graph እና chart ኦችን የሚገልጽ ካልኩሌተር ተሰራ። ይህን ዜና ዝርዝር የያዘው ባልደረባችን ዮሐንስ ታከለ ነው፣ ያቀርበዋል። በአሜሪካን ሀገር የሚገኙ አይነስውራን የ maths፣ የ engineering፣ የፊዚክስ እና መሰል ትምህርቶችን እንደሚወስዱ ይታወቃል። ይሁን እንጂ በሚጠቀሟቸው የሂሳብ ስሌት መሳሪያዎች ማለትም ካልኪውሌተርስ ላይ ያሉ graphics ኦችን access ለማድረግ ሲቸገሩ ቆይተዋል። እነኚህ የሂሳብ ስሌት መሳሪያዎች ከነሱ ይልቅ ማየት የሚችሉ ጓደኞቻቸውን ሙሉ በሙሉ ተጠቃሚ ያደረጉ ነበሩ። በአሁኑ ጊዜ ግን ይህንን ችግር ሊቀርፍ የሚችል Orion TI 84 Plus የተሰኘ መሳሪያ ወይም compact ስራ ላይ ውሏል። ይህ መሳሪያ ከካልኪውሌተሩ ራስጌ የሚገጠም ሆኖ በካልኪውሌተሩ ውስጥ የሚገኙ ግራፊክሶችን በንግግር በድምፅና እንዲሁም በንዝረት ይገልጻቸዋል። በዚህም ምክንያት አይነ ስውራን የቴክኖሎጂ ተማሪዎች ማየት ከሚችሉ ጓደኞቻቸው ጋር ካልኪውሌተርን ሙሉ በሙሉ ያለ አንዳች እንከን መጠቀም እንዲችሉ ተደርገዋል ይለናል ከወደ አሜሪካ ያገኘነው ዜና። የ Internet Explorer ከ version አስር እና ከዛ በታች ከማይክሮሶፍት ድጋፍ ማግኘት ሊያቆም ነው ተባለ። Internet Explorer ከ version ስምንት ጀምሮ እስካሁን ባለው የሴኪሪቲ ማለትም ቫይረስና ተመሳሳይ የሀከር አታኮችን ለመከላከል የሚያስችሉ update ኦች ከ Microsoft በቀጥታ ሲያገኝ መቆየቱ ይታወቃል። ከጥር 12 እንደ ፈረንጆች አቆጣጠር በእኛ ከጥር 3 ጀምሮ ግን እንደዚህ አይነት ድጋፎች ለ version 11 ወይም version 11 ብቻ የሚደረጉ መሆናቸውንና ከ version 10 በታች የሚጠቀሙ ሰዎች ወደ version 11 Internet Explorer ኣቸውን እንዲያሳድጉ ማይክሮሶፍት አሳስቧል። ባለፈው ዓመትም Windows XP የተሰኘውን operating system ከሚያዝያ 8 2015 ጀምሮ support ማድረጉ እንዳቆመ ይታወሳል። ወደ ቪስታም የተባለ operating system በ2017 ከማይክሮሶፍት ድጋፍ ማግኘት እንደሚያቆም ከአሁኑ አስገንዝበዋል። ሌሎች የቴክኖሎጂ website ኦች ደግሞ Internet Explorer አንድ እንዲሁም ራሱም ደባሪ ስለሆነ እነ Mozilla Firefox እና Google Chrome ወይም Opera የመሳሰሉትን አማራጭ web browser ኦች እንድትጠቀሙ ና የሚያጋጥሟቸውን security ችግሮች የተያያዙ ችግሮች አስቀድማችሁ መፍታት እንድትችሉ የሚል ማሳሰቢያ እያወጡ ነው። ለሳምንቱ የነበሩን ዜናዎች እነዚህ ናቸው። ወደ ዋናው ፕሮግራማችን እናልፋለን። ከፕሮግራሞቻችሁን ጋር አብራችሁን ቆዩ። The best በዚህ record ወይ ደግሞ በዚህ እንግዲህ ፕሮግራም ይሁን አስተያየት ይሁን አላውቀውም፣ ብቻ በዚህ record ላይ ለማስገንዘብ የፈለግኩን ነገር ባለፈው በዚህ በ episode seven ክፍል ሰባት ላይ ግርማ የሚባል የመቀሌ አድማጫችን ስለጠየቀው የ YouTube download አጠቃቀም ነው መሰለኝ እዛ ላይ ያነሳው point አለ እና ያንን በተመለከተ አንዳንድ ነገር ለማፈለጌ ነው YouTube downloader ወይ ደግሞ ዋይት ሳንጠቀም የምናዳምጠው ሙዚቃም ሆነ ዘፈን እሱን ከዩቱብ ላይ ቀጥታ download የምናደርግበት system አለ። እንግዲህ ብዙዎቻችን እንወቀው አንወቀው አላቅም። ኤሪዎች ግን የምናውቀው ብንኖርም የሚያውቁት ደግሞ ይኖራሉ እና ምናልባት ለግርማም ይሄን ይጠቅማሉ ያስባለሁ። ስለዚህ ይሄ process ኡን just በ theory አዋራ እና ከዛ በተግባር ለማሳየት ሞክራለሁኝ። መጀመሪያ YouTube dot com ላይ እንገባለን። YouTube dot com ላይ እንገባና እንግዲህ ያው YouTube dot com ላይ እንደገባን የምንፈልገው ዘፈን፣ ፊልም ካለ search በተዋ ላይ እንጽፍና እንፈልጋለን። ግን ዝም ብለን ያው ደግሞ ኤች ኤች ያካን ደግሞ የሚመጡልን የተለያዩ አይነት ሙዚቃዎች፣ ዘፈኖች ምናምን ሊመጡ ይችላሉ። ስለዚህ እነዛን ማወረድ ከፈለግ እንደምናገው ልክ H H እየነካን የሚመጡልን ፊልሞች ዘፈኖች እናማረጥና እዛ ላይ link ኡን click በማድረግ automatically ማጫወት ይጀምራል YouTube። ከዛም እያጫወተን እያለ Alt D እንጫናለን። still እያጫወተ ነው፣ አይቆም ጨዋታው። ሙዚቃውን ሰሞነ ኦልትዲ ስነካ ግን የዛች address ትመጣለች፣ የዘፈኑ address ትመጣልናለች። ከዛ HTTP colon slash slash W W W dot YouTube የምትለዋን በ left arrow እና በ right arrow እያልን በ word የሚሆን በ character እያስነበብን እንፈልግና ደብሊው ደብሊው ዶት ዋይ የምትለው ጋር ስንደርስ በ dot ና በ Y መሀል SS ብለን እንጽፋለን። ከዛ SS ን ከጻፍን በኋላ enter እንላለን። automatically enter ስንል ሙዚቃው ማጫወት ማጫወት ያቆማል። እያጫወት የነበረው ማጫወት ያቆማል። ከዚ በኋላ down down down እየነካ ስንሄድ የሙዚቃውን ስም ይነግረናል። Hot Ethiopian Traditional Music or ይሄኛው ፊልም ይሄ ምናምን ፊልም እንደምናጫውተው የዘፈን የሚሆን የቪዲዮ አይነት ይነግረናል። ከ down ስነካ link download ምትላለች። እሷን link enter ስንላት automatically download ማድረግ ይጀምራል። download ማድረግ ይጀምራል። ከዛ እንደ ሁኔታው ያው Internet Download Manager ከሆነ Internet Download Manager በራሱ ባለው የፋይል አደረጃጀት መሰረት እዛ ውስጥ እናገኘዋለን። Internet Download Manager ደግሞ ከሌለን ደግሞ ያው በቀጥታ ቪዲዮ ውስጥ ይመስለኛል እዛ ውስጥ እናገኘዋለን። ብቻ ይወርድልናል በቀጥታ ዩቲብ ዳውድ ሳንጠቀም ማለት ነው። ስለዚህ ይህንን በተግባር ለማሳየት እሞክራለሁኝ። አሁን ዩቲብ ላይ oh, ዩቲብ ላይ ዩቲብ ላይ ገብቻ ያለት እና ምንም ምርጫ ለመት ግን ያው H H ነካ እነዚህ እነዚህ እነዚህ ሙዚቃዎች ጣ ዝም ብዬ oh, ለማሳየት ያህል H H የነካሁኝ Hot Ethiopian Traditional Music ሚላለ እዚህ ያለ ምሳሌ እሱን enter አድርገዋለሁ። enter ካረኩት በኋላ ማጫወት መጀመር አለበት ብዬ አስባለሁ። Hot Ethiopian Traditional Music 2014 Dagny Wall Wabba Biba YouTube Flash Start አሁን ማውረድ ጀመረ፣ <clears throat> ማጫወት ጀመረ። ይሄን ሙዚቃ እያጫወት ሳለ ምን እጫናለ ወይ? Alt D. Alt D ነካወኝ። Alt D ነካው ኤችቲቲ ኤችቲፒ yeah w w ፒሪየድ ዋይ ጋር ደስኩ ከዛ በፒሪየድ እና በዋይ መሃል ኤስ ኤስ ከዛ በኋላ ኢንተር አሁን በwww ዶት ዋይ መሃል በዶት እና በማይ መሃል ኤስ ኤስ ቤት አፍኩኝ ከዛ ዳውን visited link graphic sap banner Banneret. Edit HT link Sam SF link graphic on Ethiopian traditional music 2014 Dagny Wall. ይሄ የፋይሉ ስም ነው። ዳውን ስነካ visited link download ይሄ ዳውን መጣ። ዳውን ኢንተር enter download visited link video format 360p download file info dialog URL cat ማውረድ ጀመረ። ከዛ download later ምን የምጠቀመው ያው ኢንተርኔት ዳውንሎድ ማናጀር ነው። ስለዚህ automatically ምንድመጣልኝ download now and download በኋላ ወርድ እና አሁን ወርድ የሚል ነው። ስታርት ይላል። ስታርት ስነካ Space 13%. ማውረድ ጀመረ ማለት ነው። http slash slash r18 smc0q7ln7r dot google video dot com slash the አሁን ዳውንሎድ እያደረገ ነው። 21%. 25%. ስለዚህ እንደዚህ ቆጥሮ ሲጨርስ download ያወረነው ሙዚቃ እዛ ውስጥ በቪዲዮ የሚለው ውስጥ እናገኘዋለን ማለት ነው። እንደዚህ ያግን በመጠቀም ከ YouTube ላይ download ማያዛ ሳንጠቀም አሁን ያኩትን ቴክኒክ SS በ dot እና በ Y መሀል SS ን በመንካት ስንተ በመንካት download ማድረግ ይቻላል የሚለውን ለማስገንዘብ እወዳለሁኝ። አመሰግናለሁኝ። ከአድማጮች የተከበራችሁ አድማጮቻችን በዚህ ሳምንት አስተያየቶቻቸውን በድምፅ የላኩልን ካሳሁን ከመቀሌና አንዋር ከአዲስ አበባ ናቸው። በተለይ አንዋር ከዚህ በፊት ልኬልህ መኩ ብለኸኝ ነበር እና እኔ ግን አንዋር ኢንድሪስ ነኝ ብሏል። በጣም ነው የማመሰግነው። በፊት ድምፁ አንዋር መስሎ መኩ መስሎ ነበር የተሳሳትኩት። ያው መቼም እንዳልተቀየመ ተስፋ አድርጋለሁ። እናም አንዋር ምን የሚል ጥያቄ አንስተዋል። ባለፈው ባቀረብከው ፕሮግራም እንዴት አድርገን የስልክም ሆነ የኢንተርኔት አጠቃቀማችን መገደብ እንደምንችል ገልጽህልናል። ነገር ግን እንዴት ማቋረጥ እንደሚቻል አልገለጽክም ብለኛል። አሁን አልገለጽኩም፣ ግን ስለሌለው ነው። ማቋረጫ መንገድ የለውም። ያለን አማራጭ ሁለተኛው አማራጭ ማለትም አንደኛው set፣ ሁለተኛው change እና ሶስተኛው ክዊሪ የሚሉ ምርጫዎች ውስጥ change የሚለው ላይ ገብተን ቁጥሩን ከፍ ማድረግ ነው። ለምሳሌ አምሳ ብር አድርገነው ከነበር መቶ ብር ሁለት መቶ ብር በማድረግ ገደባችንን በማስፋት ያው የማንደርስበትን ገደብ በማድረግ እንደዘጋ ነው ልንቆጥረው እንችላለን እንጂ ጭራሽ ወደ ነበረበት ወደ ዜሮ ወደ ድሮ መመለስ የምንችልበት እድል የለም። ደቂቃውን ሀምሳ ደቂቃ አድርገነው ከነበር አንድ ሺህ ደቂቃ ሀምሳ MB አድርገነው ከነበር አንድ ሺህ MB በማድረግ በጣም በማስፋት ያው ለተግባራዊ አላማ እንደዘጋ ነው ልንቆጥረው እንችላለን እንጂ እንደ ዱሩ እንደነበረው ግን ጭራሽ መዝጊያ ግን አላደረጉበትም። እና ግን እውነትን ነው ይህን ነገር ማንሳት ነበረብኝ ትዝም ስላላ ላይ ነው ግን አመሰግናለሁ ስለ ጥያቄው። በጽሁፍ ወሰንና ቦጋለ አስተያየታቸውን ሰጥተውኛል። በጣም አመሰግናለሁ። ወሰን ቦጋለና ካሳሁን ግን በጋራ ምን አይነት ጥያቄ አቅርበዋል? የዚህ ሳምንት ፕሮግራም download ለማድረግ ስንሞክር እሺ እያለን አይደለም፣ ብዙ MB እየሆነብን ነው ብለውኛል። እኔ ምክንያቱ አልገባኝም፣ ግን ምናልባት ምናልባት እንደው እንዴት ሊያዝ እንደምችል አላውቅም። ግን ስምንት MB ነበር የዚህ ሳምንቱ download እና ከዛ በላይ አይፈቅድም እንደሆነ download ማድረጊያዎቹን አላውቅም። ስለዚህ ከዚህ ከእንግዲህ በኋላ ለምሳሌ ግን ስምንት MB ው በኢሜይል መላክ አልፈቀደልኝም በዝቷል ብሎ ስለዚህ ይህም ከዛኞቹ ጋር እያያዝ እንደሆነ አላውቅም። ለወደፊት ግን ስምንት MB እንዳይደርስ በጣም ከፍተኛ ጥረት አደርጋለሁ። ማለት ያው ከሰላሳ ደቂቃ እንዳይበልጥ ማለት ነው ፕሮግራሙ። ስለዚህ በዛ ይስተካከላል የሚል ተስፋ አለኝ። በዚህ ሳምንት ወንድሜነን በጣም እናመሰግናለን። እኔም አይቻት የማላቅ ደስ የምትል ዳውንሎድ መንገድ ነው ያሳየን። እናንተም እንደ ወንድሜነህ ያያችሁትን መንገድ በሞባይላችሁ ቀርጻችሁ ብትልኩልን ባለፈው ያቀረብኩት የቴሌ አይነት አገልግሎትም ቀርጻችሁ ብትልኩልን ደስ ይለኛል። ፕሮግራማችንን ስለተከታተላችሁ እናመሰግናለን። ስለምታዳምጡ እናመሰግናለን። በመጨረሻ ላሳስበው የምፈልገው ክዝሻኑ ነው ፌስቡክ ተጠቃሚ የሆኑ ወይም ኢሜይል ያላቸው ይህን ፕሮግራም መከታተል እንዲችሉ invite እንድታደርጉ ጋብዛችኋለሁ። የፌስቡክ page ኡን ለማስታወስ ያህል Facebook dot com slash ክዝሽ የሚል ነው። እዛ ላይ ጓደኞቻችሁን invite አድርጉ፣ page ኡን like እንዲያደርጉት። ኢሜይል address ኡ ለማስታወስ subscribe ለማድረግ ክዝሽ plus subscribe at Google Groups dot com ነው። ኢሜይል ለመላክ ደግሞ ክዝሽ at Google Groups dot com ነው። ኢሜይል ለእኔ ልትልኩ የምትፈልጉ ካላችሁ በተለይ ፕሮግራም ቅርጻችሁ መላክ ለምትፈልጉ የ page ኡ address ማለትም ክዝሽ at Google Groups dot com ከስምንት MB በላይ attachment ያላቸውን ኢሜይሎች ስለማይቀበል ከዛ በላይ የሆነ ፕሮግራም ቅርጻችሁ የምትልኩ ለአባተ ጸጋይ at Gmail dot com ነው። አባተ ጸጋይ አንድ ቃል ነው። በዋትሳፕ መላክ ለምትፈልጉ 0914 54 57 ላይ ዋትሳፕ መላክ ትችላላችሁ። ተሳትፏችሁ በዚሁ ይቀጥል። ፕሮግራሞቹ እየቀረጻችሁ ላኩልን። የሳምንት ሰው ይበለን። የዛሬ ፕሮግራም በዚህ ተጠናቋል። ቸር ይግጠመን።